يا أيها الذين آمنوا كونوا قوامين بالقسط شهداء لله إلى الله سبحانه وتعالى እናንተ ሙእምን የሆናችሁ ሰዎች original ኢማን ከያዛችሁ አላህ የሚፈልገው አይነት ኢማን ላይ ከደረሳችሁ كونوا ሁኑ ይላል አላሁ ስብሐነ ወተዓላ ይመክራል፣ ያዛል። ቀዋሚና ቢልቅስት በፍትሃዊነት ቀጥ ያላችሁ ሚዛናዊ ሰዎች መሆን አለባችሁ። እንደዚህ የሚያወላግድ ነገር አይፈጠርብህ ውስጥ ላይ ሰዎችን በምትዳኝበትም ይሁን ሚዛናዊነቱ የተፈለገው ቅድም እንዳልነው በሁለት ምስቶችህ ማን ይሁን በባዳና በዘመድም መሃል ይሁን በጓደኛና በሌላም ይሁን በሀብታምና በደሃ መሃልም ይሁን ሚዛናዊነት ፍትሃዊነት ላይ ቀጥ በሉ ብሎ ይመክራል። አላሁ ስብሓን ወተዓላ ቀዋሚን ማለት በራሱ ናሁ ላይ ሲጋ ሙባለጋ ነው። ቃል አጋን ነው ማለት ነው። በጣም ቀጥ ብላችሁ ምንም የሚያወደጋግድ ነገር መኖር የለበትም ይላል። ምስክርነታችሁ ለአላሁ ስብሓን ወተዓላ እሱ ያዘኛል፣ እሱን ፈርቼ ነው ሚዛናዊ ሁን ብሎ ያዘዘኝን ጌታ ሚዛናዊነቴን የፈለገ አላህ ብላችሁ ለአላህ ብቻ ብላችሁ ወለው አላ አንፉሲኩም አውል ዋሊደይን ወልአቅረቢን አለ። ሚዛናዊነታችሁ የሚፈለገውና የምትመሰክሩት ወይም የምታረጋግጡት በህይወታችሁም ላይ ቢሆን አለ አላህ ሱብሓነሁ ታላ በራሳችሁ ጭንቅላታችሁም ላይ ቢሆን በወላጆቻችሁም ላይ ቢሆን ከአንተ ቀጥሎ ወላጆች ናቸው ምትራራው ምትሳሳው ከዛ በኋላ ለሌላው ደግሞ እንደየደረጃ ቦታ ቦታ ቦታ እየሰጠ ትሄዳለ ከወላጆች በኋላ እነሱም ቢሆኑ የቅርብ ዘመድ አዝማድም ቢሆን ሚዛን የጠበቅ ሰው መሆን መቻል አለብን። ኢን ገንያን አው ፈቂራን አንተ ሚዛናዊነትን ጠብቅ፣ ቀጣልክ ሰው ሁን ስትባል ያ ሚዛናዊነቱ ከአንተ የተፈለገው ምናልባት ድሃ ቢሆን ሀብታም ቢሆን ሀብታሙ አንዳንድ ትንሽ ካፊያ ነገር ለቀቅ ለቀቅ ያደርግልኛል ብለህም ቢሆን ድሃ ሆኖ ደግሞ ዘመዴ ከሆነ ለምን ይረገጣል፣ ለምን ይጮቀናል ብለህ በዝምድናው ለደህንነቱ ሊወግን ልቁምለት ብለህ ከሆነ ፈላሁ አውላ ቢሂማ ከሁለቱም የሚሻልልህ ለአንተ አላህ ነው። ከሁለቱም አላህ ይሻልልሃል። ሚዛናዊነት አትልቀቅ አትልቀቅ። ማንም ሆነ ማንም እዩት፣ በሙስሊምና በይሁዳ መሃል እንዴት አድርጎ ሚዛናዊነትን እንዲጠብቁ ነቢዩን እንዴት አስተማረ። በነ ጡመት ብኑ ኡበይርቅ የተነሳ ይሄ ነው ዲነል እስላም ሐቅና ሐቅ ነው። ፈላ ተተቢዑ ልሀዋ አንታዲሉ አለ ሚዛናዊ ላትሆኑ ሚዛናዊ ላትሆኑ ፍላጎታችሁን እንዳትከተሏል። ፈላ ተተቢዑ ልሀዋ አላ ታዲሉ ማለት ነው። ናፊያ ነች እቺ አን ምክንያቱም ፍላጎቱን ከተከተለ ቅድም ያልናቸው ነገሮች ሁሉ ያንሸራትቱታል። ወላጅ መሆን፣ የቅርብ ዘመድ መሆን፣ ድሃና ሀብታም መሆን በማንም ላይ ሚዛናዊነት የግድና የግድ ነው። በጣም በአሁኑ ጊዜ ጠፋን የተበላሸ ነገር ቢኖር አንዱና ትልቁ ይሄ ነው። ሁሉም ጋር ወይን ተሉ አው ቱሪዱ አለ። ወይን ተሉ ማለት የሰው ልጅ ቅድም እንዳልነው በሚዛናዊነቱ ላይና አንድ ነገር በምስክርነቱ ምስክርነቱን ሲሰጥ ሚዛንነቱን ሲጠብቅ ሐቅና ሐቅን ለቆ በምላሱም ቢሆን የሚንሸራተት ከሆነ ትንሽ ብትንሸራተቱ፣ ችላ ብትሉ፣ ብታጋድሉ እንዲበላሽ ብዙ የሚደረግ ነገር አለ። ፈኢነላሃ ካነ ቢማ ታዕመሉና ኸቢራ። በዘመናዊና በሰለጠነ መልኩ አንዳንድ ሰዎች ሐቅን ያዩ እነሱ ቢናገሩ ሰዎች ሊቀበሉ ሊያምኗቸው ሊያዳምጡ የሚችሉትን እያወቁ ባለመገኘትና ባለመኖር እዛ ቦታ ላይ ራሳቸውን ያርቃሉ። ስልቱና ጥበቡ ምንድን ነው? ከመናገር መሸሽ ነው። ሀቅን ከማውጣት መሸሽ ነው። ነበርኩ ለእከሬ ወገንኩ ተናገርኩ እንዴ? የብልጦች ስልት ነው ይሄ። ግን ምንም ሆነው ምንም ሚዛን እንዲደፋና ሚዛናዊነት እንዲበላሽ አድርጎም ዞር ማለት ነው። ትንሽ ምላሳችሁን ብታንሸራቱ ተገኝታችሁ በሰለጠነና በዘመነ መልኩም ቢሆን ማለት ነው ወይ ችላ ብላችሁ ዞር ብትሉ ሀቅ እንዲጠፋ ሚዛናዊነት እንዲበላሽ ማንን ትሸውዳለ? ፈኢነላህ ካነ ቢማ ታመሉነ ኸቢራ ይልሃል። ምስጢርን ያውቃል። የማንንም ቦርብሮ ሰውን ትሸውዳለህ። ዛሬ ሚዛናዊ ለመሆን ያየውን የሰማውን አድሎ በትክክል አዳምጦ ግራ ቀኝ ከየት ይምጣ? ሊሸመግል የሚመጣም እኮ ቻርጅ ካላረኮ አይንቀሳቀስም። ጣጣ ነው። ቻርጁም ለዛም የሚገርም ነገር እኮ በግማሽ ብታደርገውም አይሰራም፣ full ካልሆነ በስተቀር በጣም ይገርመሃል። አላህን ያስደስታል፣ ያስቆጣል። ይህንን ማየት ያለብን ጥገብ ካላላ አይጠገብም። በዚህ አበል ሰብስቦ ማንም መበልጸግ አይችልም። ስለዚህ በሁሉ ነገር ሚዛናዊነት ተቋ የግድና የግድ ነው። ያ አዩሃ አለዚነ አመኑ አምኑ ቢላሂ ወረሱሊ አላሁ ስብሓነ ወተዓላ ትክክለኛ ኢማን ይዘናል የምትሉ ሰዎች አሚኑ ቢላሂ ወረሱሊሂ አለ። መተግበር ያስፈልጋል። ረሱል ያዘዘህን ታግብር ሰርተ ኢማን አለኝ ካልክ ወልኪታብ ለዚ ነዘለ አላ ረሱሊ ቁርአንም ረሱል ብቻ አይደለም ቁርአንን ይዞ መጥቷል ነብዩ በቁርአንም ያመንክ የቁርአንን ህግና ደንብ የተቀበልክ መሆን መቻል አለብን ወልኪታብ ለዚ አንዘለ ሚን ቀብል ጌታ አላሁ ስብሐነ ወተዓላ በሌሎች አንቢያዎችም ኩትበት ሰማዊያን አውርዷል በዛም አምነህ ወደህ ምታምን የምትከተል መሆን አለብኛል ፍላጎትን ለመከተል እያለ አይመቸኝም ብሎም ይሁን ማንኛውንም አይነት ነገር ጥሩና ጥሩ መልካምና መልካም የተባለው አላህ እጅ ብቻ ነው፣ በአላህ ህግና ደንብ ብቻ ነው። ያልን አልፈልግም ብሎ ለፍላጎት እያለ ወመን የክፍር ቢላሂ ወመላኢከቲህ ወኩቱቢህ ወሩሱሊህ ወልየውም ልአኽር ፈቀድ ደላ ደላላን በዒዳ እንግዲህ ፍላጎቱን ተከትሎ ለሀቅና ለእነዚህ ነገሮች አፈንጋጭ ሆኖ ጀርባ ሰጣለሁ የሚል ጥልቀቱ በጣም የራቀ ጥልቀት በጣም ጥልቀቱ የራቀ ጥመት የጠመመ ነው ይላሉ አላሁ ስብሐነ ወተዓላ።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 ይህ ሙዕጂዛ ሰዎችን በተለያየ አይነት የርስሎችን አቅም የአንቢያዎችን ትክክለኛነት የሚገልጽና ሰዎችን አሳማኝ የሆነ ሙዕጅዛን በየትውልዱ ላለፉት አንቢያቶች ሁሉ ሩሱሎች ሁሉ አላህ ሰጥቷል። የኻተሙ ነቢይን ሰይደል አወሊነ ወልአኺሪን የመደምደሚያውና የመጨረሻ ነቢይ የሆኑ የእኛ ነቢይ ባለፉት ትውልዶች ከታች እስከ ላይ እስከ አደም ድረስ ላለፉት አንቢያዎችና ሩሱሎች ሰይድ አለቃ ለሆኑት ነቢዩ ደግሞ ቁርአንን ነው የሰጣቸው። ቁርአን ላ ዩመሉ ሐዲሱሁ ይባላል። የሚናገረው ቁርአን የሚመክረው የሚዘክረው ቂሳ ታሪኩም በለው ስለ አንድ ቂሳ ታሪክ ገብቶ ቁርአን ሲተርክ ያፈዝሃል። ስለ ህግና ደንብ ስለ ክልከላዎች ሲያወራም ይመስጥሃል። ስላለፉ መጥፎ ሰዎች ባህሪና የደረሰባቸውን የአላህ ቁጣና የአላህን ምት ትግሳስ እንዲሆን ለዚህ ኡመት ለዚህ ትውልድ የሚናገረውን ደግሞ ስታይ ያቀልጠሃል። ቁርአን ለዚህ ነው ፈኢነሁ ላ ዩመሉ ሐዲሱሁ የሚባለው በየትኛውም አይነት በየትኛውም መልኩ ዛሬም ስማው ደግመህ በኋላም ስማው ነገም ስማው የማይሰለች ነው። ፈጽሞ አይሰለችም። ወደ ዛሬ ደርሳችን ስንመለስ አላሁ ስብሓነሁ ወተዓላ በዚህ ሱራ ሱረቱ ኒሳ ላይ ስለ ሙናፊቆች እንደየቦታው እንደየአስፈላጊነቱ ያላቸውን የተለያየ ባህሪ ገጸ ባህሪያታቸውን አይባቸውን ያለባቸውን ድብቅ ምስጢር የሆነ ባህሪ እንደየቦታው እየገለጸ እየገለጸ በበርካታ ቦታዎች ጠቁሟል። ኒፋቅ ክብደት አለው። ሙናፊቅ ማለት እንደ ቁርአን አያው አመጣጥ ማን ነው ምን አይነት ነው ሳንዳስሰው አላለፍንም። እኛም አጭበርባሪ ነው ሙናፊቅ ማለት ውስጡ ላይ ያለው ኩፍር ውስጡ ላይ ያለ የዲን ጥላቻ ለካፍሮች የላቸው። ለሙናፊቅ ያለው ጥላቻ ለዲን ከላይ ደግሞ የምታይበት የኢማን አብለጭላጭ የሚያንጸባርቅ የሆነ ኢማኑን ደግሞ ስታየው ቅርአቱን ስታየው ሰላት አሰጋገዱን ስታየው ፈኢነ አህደኩም ታሐቂሩነ ሰላተኩም ቢሰላትህም አሉ ነቢዩ አለይሂ ሰላቱ ሰላም። አሰጋገዳቸውን ስታዩ አይ እኔም ሰጋጅ ነኝ ትላላችሁ፣ የምትሰግዱትን ሰላት ትንቁታላችሁ አሉ። አቋቋሙም በለው ሩኩኡም በለው ስጁዱም በለው ሱብሃንአላህ። ወታቂሩነ ቂራአተኩም ቢቂራአቲህም አሉ። ቁርአን ሲቀራ ተመስጦ ድምፁን አሰማምሮ አልቅሶ ሊያስለቅስም ይፈልጋል። ለሙእሚኖች የላቸውም ይሄ ባህሪ። ከላይ ለማጭበርበር የሚያሳዩት አይነት የኢማን አፈጻጸም ገጸ ባህሪያቶች ሙእሚኑ ጋር የሌለ አይነት ይሄ ነው እንግዲህ ሙናፊቅ የሚባለው። ወደ ውስጥ ምስጢራቸው ሲመጣ ኢነ አለዚነ አመኑ ثم ከፈሩ ثم አመኑ ثم كفروا ثم ازدادوا كفرا ይላል አላሁ ስብሓነሁ ወተዓላ። በሙናፊቆች ዙሪያ ነው እችም አያት ስለ ሙናፊቆች እየተረከች ውስጠ ምስጢራቸውንና ባህሪያቶቻቸውን እያስረዳች ነው ያለችው ይችም የቁርአን አያት። ይመጡልሃል። ችግር በሌለበትና መምሰል ባለባቸው ጊዜ ያሳዩሃል። original የመሰለ ካንተ የበለጠ ኢማን አስፈላጊ ሆኖ በተገኘበትና ካፍሮችን ባገኙበት ውስጣችን እኮ ከናንተ ጋር እንጂ ከነሱ ጋር አይደለም ብለው ሱመ ከፈሩ ከፍረው ታገኛቸዋለህ። እንደ አስፈላጊነቱ በአንድ አይነት ባህሪ አይደለም የሚቆዩም፣ እየተገላበጡ ታገኛለ። ያምናል፣ መታጠፊያ ሲያገኝ ይታጠፋል፣ ይወጣል፣ ይከፍራል። አሁንም ያመነ ይመስላል። ጀማዓ፣ ሰላት፣ ኢማን፣ ዳዕዋ ባለበት ሞቅ ደመቅ ይላል። ከዛ ባሻገር ይወጣል። ሱመ ከፈሩ ሱመ ዝዳዱ ኩፍራ እንግዲህ ውስጣቸው ላይ ያለ ኩፍር ይጎለብታል። በጣም ኩፍሩ እየጨመረ እየጨመረ ኪሳራው መች ነው? ለም የኩን ላሁ ሊየግፊረ ለሁም ወላ ሊያህዲሁም ሰቢላ አለ። እነዚህ በሚሞቱበት ጊዜ እንኳን መግፈራና ማርታ አይወፈቁም አለ፣ አይታደሏትም አለ አላሁ ስብሓነሁ ወተዓላ ወላ ሊያዲሁም ሰቢላ ማለት ወደ ጀነት የሚመራና ለጀነት የሚያበቃ መንገድም አያገኟትም፣ አይመሩም ወደዛ አለ። ድብቁ ባህሪያቸው አይሰጣቸውም አለ ሙናፊቆችን። በሽር ልሙናፊቂን ቢአነ ለሁም አዛበን አሊማ። ይሄ ታሐኩም ይባላል። ነህውና ሰርፍ የቀራችሁ ደረሶች ካላችሁ ሰው ገብቶ አዛብ ላይ እየተቃጠለ አበስሮ የሚባል ነገር የለም። ታህኩም ነው። ምክንያቱም ገብቶት የሚደሰትና ምቾት በምቾት የሚሆንለት አይደለም። ንገራቸው ያ ሙሐመድ ለእንደነዚህ አይነት ሙናፊቆች ቢአነ ለሁም ቅያማ ለተአኸራ እንዳላቸው ንገራቸው። አዛበን አሊማ በጣም የሚያሳምም የሚያሰቃይ አዛብ እንዳላቸው ንገራቸው ይላል አላህ ስብሐነ ወተዓላ። እነዚህ ሙናፊቆች መስለው ይኑሩ እንጂ ትክክለኛው ባህሪያቸው ግን ሲገለጽ ወይም ከካፍሮችና ከዲን ጠላቶች ጋር አለዚነ የተኪዙነ አልካፊሪና አውሊያ ሚን ዱን ልሙእሚኒን አለ። በቁርጥ ከፍረው አፈንጋጭ ሆነው ዲንና ሐቅን ቁርአንን ለሚጠሉና ተገላቢጦች ተቃራኒ ለሆኑ ሰዎች ወዳጅነትን የሚይዙና በወዳጅነታቸው አብሮ የሚቆዩ እኮ ናቸው አለ አላሁ ስብሓነሁ ወተዓላ። በዚህ አይነት ወዳጅነት የማጭበርበር ኢማን እያሳዩ አብረው የነበሩትን ሙእሚኖች ትተው ባህሪያቸው አለዚነ የተኪዙን አልካፊሪን አውልያአ ሚን ዱን ልሙእሚኒን አየብተጉነ ዒንደሁም ልዕዛ ከዲን ልእስላም ያፈነገጡና ከከፈሩ ሰዎች ጋር ወዳጅነትን ሲመሰርቱ የሚፈልጉት ክብርና ትልቅነትን ነው። ድልና የበላይነትን ነው። ሊሆን ግን አይችልም አለ አላህ። ፈኢነ ልዕዘተ ሊላህ ጀሚዓ። ትልቅነት፣ የበላይነት፣ አሸናፊነት ለአላህ ብቻ ነው። አጠቃላዩም አይነት ትልቅነት ይላል አላሁ ስብሓነሁ ወተዓላ። ወቀድ ነዘለ አለይኩም ፊልኪታብ አላሁ ስብሓነሁ ወተዓላ ሙእሚኖችን ሲናገር በቁርአን ለእናንተ ወርዶ ተነግሯል፣ ተገልጾላችኋል እኮ አለመረዳት እንጂ አለመገንዘባችሁ እንጂ ይላል አላሁ ስብሓነ ወተዓላ። ይህ ኺጣብ በዛሂር ኢማን አሳይተናል ለሚሉ ሙናፊቆች እና ለትክክለኛ ሙእሚኖች ነው። አንድ إذا سمعتم آيات ال... أن إذا سمعتم آيات الله يكفر بها ويستعزوا بها قرآن وردو إن أنت قرآن أدمتاتشو سمتاتشو ستمستو قرآن من عند الله وردنا تككلنا بمونو زوريا وستاتشو أمني تقبل የተቀበለ هنا ይከፍራሉ፣ ያፌዛሉም እኮ ይሄ ለእናንተ ተነግሯችሁ ነበር ይላል አላሁ ሱብሓነሁ ወተዓላ። ስለዚህ ከእንደዚህ አይነቶች ጋር ቁርአንና ሐቅን ዲንን በሚከፍሩና በሚያፌዝ ከሚያፌዙት ጋር መስለው ቁጭ ብለው فلا تقعدوا معهم حتى خوضوا في حديث غيري كندن زي أينتوج الله سبحانه وتعالى وستأتشو لا يعلون مستر كنقراتشو نا كجلس أتشل كجلس الله تشوالا تكلاك لا تشو عبراتشو إن دات هون إن دات كمتو تتنقق إلى الله سبحانه وتعالى من البعض حتى خوضوا في حديث غيري قرآن ድነል እስላምን የሚያፈዙትን አይነት ባህሪያቸውንና ቃላታቸውን ትተው ወደ ሌላና ተራ ወደሆነ ንግግር እስኪቀየሩ ድረስ አለ አላሁ ስብሓነ ወተዓላ። ከእንደዚህ አይነቶች ጋር በወዳጅነት አብረን እንሆናለን። ቁርአን እየተነካም እያፌዙብንም መለያየት አንችልም የምትሉማ ከሆነ ኢነኩም ኢዛ ምስሉሁም አለ። እንግዳውስ እናንተም የእነሱ ቢጤዎች ናችሁ አለ። በዛው አይነት አንድ ላይ ትታያላችሁ። ከዛ በኋላ ሙናፊቅነት የሚባል ማዕረግን ትላበሳላችሁ ነው። አላህ ደግሞ ቅያማ ለታ ለእንደነዚህ አይነቶች ዋጋ ሲከፍ ኢነላሃ ጃሚዑል ሙናፊቂና ወልካፊሪና ፊ ጀሃነመ ጀሚዓ ንዳዱ የበረታ የአዛቡ ጥልቀት ስምጠቱ መጠን የለሽ በሆነው አዛብ ሙናፊቆችንና ካፊሮችን አንድ ላይ ያጭቃቸዋል አለ አላህ ሱብሓነሁ ወተዓላ። እጭቅ ያደርጋቸዋል እዛ ውስጥ ላይ አለ። አላወቃችኋቸውም እንጂ እነዚህ ሙናፊቆች ይላል አላህ ሱብሓነሁ ወተዓላ ለነብዩ